ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች፣ ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ ቅዳሜ ታህሳስ 16 2008 ም ነው እንደ ኢትዮጵያ አቆጣጠር። በፈረንጆቹ ታህሳስ 26 ቅዳሜ 2015 ነው። የእነሱ ትናንትና ገናን አክብረዋል። አዲሱ ዓመት ሊገባ አምስት ቀን ብቻ ነው የቀረው። በዛሬው ፕሮግራማችን የምናየው እንዴት ነው በጽሁፍ ያለን ማስረጃ ወይም ኮምፒውተራችን ላይ የሚገኘንን መጽሐፍ ወይም መጽሔት ነገር ወደ ድምጽ ቀይረን በ MP3 player ሮች ማጫወት የምንችለው የሚል ፕሮግራም ነው። እንደተለመደው ዜናና የእናንተ አስተያየቶች በፕሮግራማችን ተካተዋል። ከፕሮግራማችን ጋር ቆዩ፣ ተጋብዛችኋል። የሳምንቱን ዜናዎች ነግራችኋለሁ። ሁለት ዜናዎች አሉን። አንደኛው በአሜሪካ አይነ ስውራንን ለሩጫ ስፖርት እንዲረዳ የሚያሯሩጥ በራሪ ድሮን ተሰራ። ሁለተኛው ታዋቂው የኤሌክትሮኒክስ አምራች company ሶኒ ረጅም ጊዜ የሚቆይ ባትሪ ሰራሁኝ አለ የሚሉ ናቸው። ወደ ዝርዝሩ ስንመለስ በአሜሪካ የሚገኙ አይነ ስውራን ተቀምጠው ስለሚውሉ ከፍተኛ የሆነ የውፍረት በሽታ እንደተጋለጡ ያስተዋለ አንድ የኮምፒውተር ሊቅ ይሄንን ችግር ለመቅረፍ እንዲያስችል ራሱ እየበረረ ከፊት ለፊት አይነ ስውራንን እየመራ ሩጫ እንዲሮጡ የሚያስችል ድሮን ሰርቻለሁ ብሏል። ይህ ድሮን ሁለት ካሜራዎች የተገጠሙለት ሲሆን አንደኛው ካሜራ የሚሮጠውን አይነ ስውር እያየ የአይነ ስውሩን ፍጥነትና ሁኔታ የሚከታተል ሲሆን ሁለተኛው ካሜራ ከፊት ለፊት ምን እንዳለ መንገዱን የሚከታተል ይሆናል። እንግዲህ ድሮኖች በተፈጥሯቸው ሞተራቸው ድምጽ ከፍ ያለና አካባቢን የሚረብሽ ነው እና ይህንን ለማስቀረት የአሜሪካው የጠፈር ምርምር ተቋም ናሳ ምርምር እያደረገ ሲሆን ይሄው ይሄ አሁን ከላይ የገለጽኩት የኮምፒውተር ባለሙያ ግን ይህንን ድምጽ ለምን ለአይነ ስውራን እንዲያገለግል አላደርግም በማለት ያንን ድምጽ በመከተል አይነ ስውራን መሮጥ እንዲችሉ ጥረት እያደረገ ይገኛል። እንግዲህ አይነ ስውራኑን የሚከታተለው ካሜራ አይነ ስውሩ ፍጥነቱን ቀነስ ሲያደርግ ድሮኑም ፍጥነቱን አብሮ ቀነስ እያደረገ ፍጥነቱ ጨመር ሲያደርጉ እሱም ጨመር እያደረገ ከነሱ ሁልጊዜም ቢሆን አስር ጫማ በእኛ ወደ ሶስት ሜትር ርቀት ላይ ከፊት እየሄደ ሩጫ እንዲሮጡ ያስችላል ተብሏል። ይህንን ዜና ያደረሰን ዮሐን ይህንን ዜና ያደረሰን ዮሐንስ ታከለ ነው። ከልብ እናመሰግናለን። ሁለተኛው ዜና የጃፓኑ ኤሌክትሮኒክስ company ሱኒ ለረጅም ጊዜ የሚቆይ ባትሪ ሰራሁ ብሏል። ይኸው ባትሪ በሌላ ጊዜ አሁን ከምንጠቀምበት ባትሪ አርባ percent የበለጠ እንደሚቆይ ተገልጿል። ሁላችንም እንደምታውቁት የአሁን ጊዜ ባትሪዎቻችን በየቀኑ ማታ ማታ ቻርጅ ካላደረጋችሁን እያሉ እያስቸገሩን ነው። በተለይ የኔ አይነት ሞባይል ያላችሁ ደግሞ እንደ ሰው ቁርስ፣ ምሳና እራት ካላበላችሁኝ እያለች ያስቸግራኛለች። እንግዲህ ሶኒ እንደሚለው ከሆነ በፊት አሁን ያሉን ሞባይል ባትሪዎች በ lithium ion ከሚባለው የብረት አይነት የሚሰሩ ሲሆን ውስጣቸው እሱ ግን sulfur acid ከሚባለው የመኪና ባትሪዎች ከሚሰሩበት ነው ይሄን ባትሪ ሰርቻለሁ የሚለው እና ይሄ ባትሪ አርባ percent የበለጠ ጊዜ የሚቆይ ሲሆን ሰላሳ percent ግን መጠኑ ያነሰ ይሆናል ተብሎ ይጠበቃል። እንግዲህ ሶኒ እንደ ሶኒ መግለጫ ከሆነ የሚያሳዝነው ነገር ይሄ ባትሪ ለገበያ የሚወጣው ከአምስት አመት በኋላ ነው ተብሏል። የዚህ ሳምንት ዜናዎች እነዚህ ነበሩ። በዚህ ሳምንት በተለይ የሶኒው ዘገባ ለ accessibility ጋር ወይም ከተደራሽነት ጋር ምንም ግንኙነት የለውም። ነገር ግን የዜና ጥረት ስላጋጠመን የተካተተው እናንተ ለአይነ ስውራን ይጠቅማሉ የምትሏቸውን ዜናዎች ሲያጋጥሟችሁ ብትልኩልን ከፕሮግራማችን ጋር እናካትታቸዋለን። የበለጠ ደስ የሚለን ደግሞ ድምጻችሁን ራሳችሁ ቀርጻችሁ በዋትሳፕ ወይንም በኢሜይል ብትልኩልን ከፕሮግራሙ ጋር ተካቶ ከፕሮግራሙ ጋር ተካቶ በእናንተው ድምጽ ይቀርባል። የተከበራችሁ አድማጮቻችን በዛሬው እለት ይዘንላችሁ የቀረብነው ፕሮግራም እንዴት ነው ጽሁፍን ወደ ድምጽ መቀየር የሚቻለው የሚል ነው። እንግዲህ ሁላችሁም እንደምታውቁት በአሁኑ ጊዜ የ memory card ዋጋ በጣም እየረከሰ ሂዷል። ማለት SD solid drive የሚባለው ማለት ነው። እንግዲህ እነሱ እነ flash ን ይጨምራል፣ እነ memory card ን ይጨምራል እና እንደውም እኔ ባለሁበት እዚህ ደሴ አካባቢ ስምንት GB memory card እስከ ሰባ ብር ሰማኒያ ብር ደስ ይሸጣል። ይህም ወደ ብር በአንድ GB ብናደርገው አስር ብር ዘጠኝ ብር ማለት ነው። አስር አንድ GB memory card ቢኖር ኖር ስላልኖረ ነው እንጂ እናም ከመቀነሱ ጋር ተያይዞ ደግሞ memory የሚያጫውቱ መሳሪያዎች ብዙ ሁነዋል። ዛሬ ጊዜ እኔ አሁን memory የሚያጫውተው earphone አለኝ። <laughs> earphone ውስጥ memory ትከቱበትና earphone ኑ charge ተደርገው ይዘፍንላቸዋል። memory የሚያጫውቱ ቴሌቪዥኖች አሉ፣ flash ይከተትባቸዋል። memory የሚያጫውቱ DVD player ሮች አሉ። memory የሚያጫውቱ ሬዲዮዎች፣ እጅ ባትሪዎች፣ በቃ memory የማያጫውት መስራት የማይቻልበት ሁኔታ የለም። ወደፊት ጫማዎቻችንም ልብሶቻችንም ማጫወታቸው አይቀርም እና አሁን ከዚህ ፕሮግራም ጋር ይሄን ለምንድን ነው ያነሳሁት? አንድ ኮምፒውተር ይኖረናል ከቤታችን ተኝተን ወይ ደግሞ ኮምፒውተሩ የመስሪያ ቤት ወይም የትምህርት ቤት ወይም ዩኒቨርሲቲ ቢሆን ቤታችን ሂደን ግን የሆነ መጽሐፍ ማንበብ ብንቀጥል መቀጠል ብንፈልግ ኮምፒውተራችን ላይ ያንን ጽሁፍ ወደ ድምጽ ቀይረን ወደ እንደ ሙዚቃ እንዲሆን ማለት ነው ከዛ ሜሞሪ ካርድራችን ላይ አድርገን ቤታችን ሂደን በ digital recorder ሊሆን ይችላል በ IC recorder ወይንም በሌላ ኤምፒ ኤምፒስሪ ፕሌየር ወይም እንዲሁ ቴፖች እነዚህ memory card የሚከቱ ሬዲዮዎች እና የመሳ የጠቃቀስኳቸው ቴሌቪዥኖች የመሳሰሉት DVD player ኦች decoder ኦች ምናምን እነዚሁ ላይ ያንን ከተን ከጽሁፍ ወደ ድምጽ የተቀየረልንን ጽሁፍ በራሳችን ጊዜ ለሊትም እሁድም በአሰኘን ሰዓት መስማት እንድንችል የሚያደርግ ነው እንግዲህ ይህን የሚያደርግልን ፕሮግራም Balabolka ይባላል እስካሁን ሳብራራቸው እንደነበሩት እንደነ ግዕዝሜ እንደና ዳሲቲ ሁሉ Balabolka ም በነጻ download የሚደረግ ሶፍትዌር ነው። crack ምናምን አያስፈልገውም። Balabolka link ኡን ከፕሮግራሙ ውስጥ ከሚደረግበት ጋር አያይዤ አድርጋለሁ። እዛ ላይ download ማድረግ ትችላላችሁ። እንግዲህ Balabolka ማለት እንትን Balabolka ን የሰራው ኢሊያ ሮማሶቭ ነው። እስቲ አጠራር ተሳችን ይችላል የሚባል ራሻዊ ነው። በራሻኛ ባላቦልጋ ማለት ለፍላፊ chatterer ለፍላፊው እንደማለት ነው እና ያው ጽሁፉን ይለፈልፈዋል የሚለውን አስበው ነው እንግዲህ በ Balabolka እንዴት ነው ጽሁፍ የምንቀይረው የሚለውን እናያለን አሁን እናም Balabolka ለመክፈት አሁን desktop ላይ ሄዳለሁ ባላቦልጋ ተገኘ enter ብዬ ከፍተዋለሁ Tab control, tap ኮንትሮል and አምስት and selected. Tab ኮንትሮል ኤዲት blank. እንግዲህ እንደዚህ ይለናል። ባላወልቃ ሲከፈት tab ስናረግ እንደዚህ የሚሉ ሶስት ምርጫዎች አሉን። SAPI አራት SAPI አምስት እና Microsoft Speech Platform የሚሉ እነዚህ የድምጽ text speech የምንላቸው ጽሁፍን ወደ ድምጽ መቀየር የሚችሉ ሶፍትዌሮች ናቸው ማለት ለምሳሌ eSpeak ከእነሱ አንዱ ነው። ወይም ኤሎኩንስ የምንለው Nuance ላይ ወይም ደግሞ Mobile Speak ለምታውቁ ፎኒክስ የሚባለው እንደዚህ አይነት ነው እና SAPI አራት Windows XP ለሚጠቀሙ የሜሪ ማይክ እና ሳም narrator ላይ የምናውቀው ሽማግሌው ድምጽ እነሱ SAPI አራት የሚባለው ላይ ነው ያሉት ከዊንዶ ቪስታ ጀምሮ ዊንዶ ሰቨን የምትጠቀሙ ደግሞ ማይክሮሶፍት አ Microsoft and English United States እቺ ትመጣለች። Microsoft Anna English United States Windows ስምንት ና ከዛ በላይ ለምትጠቀሙ ደግሞ Microsoft David ና Microsoft Zira Pro በእርግጥ እንደ ጫናችሁት ሀገር ይወስናል። እንግሊዝ ከሆነ Microsoft Hazel ና ማይክሮሶፍት ዳንኤል ነው መሰለኝ የሚባሉ ይሆናሉ። እንግዲህ ምንድን ለምንናየው ከነዚህ ውስጥ በየትኛው ድምጽ ነው የሚቀይርልን የሚለውን እንመርጣለን ማለት ነው። እንመርጣለን። እናረጋለን። SAPI five እናረጋለን ማለት ነው። እንግዲህ ኢስፒክ ኢስፒክን የጫነ ሰው SAPI five ላይ ነው የሚገኘው እሱም Windows seven ላይ ሆናችሁ የ Windows ስምንት ና Windows አስርን ድምጾች እነ Zira Pro ያልኳቸው የምፈልጉ ወይም ደግሞ Microsoft Speech Platform የሚባለውን መጫን ትችላላችሁ። Microsoft Service Microsoft Service speech text speech voice and ዜራ እንግዲህ ይህን በኋላ ቀጣዩ ስራችን የሚሆነው ወደ ድምጽ የሚቀይረውን ጽሁፍ መክፈት ነው። እንግዲህ ወደ ድምጽ የሚቀይረውን ጽሁፍ ለመክፈት ያው ሌሎች ፕሮግራሞች ላይ ከፍታችሁ የምታውቁ ከሆነ እንደዛው ነው የሚደረገው። Control O እንነካለን open ለማለት ማለት ነው። Control O እንነካና Open dialog. File name. Combo box. ይህ ሲመጣልን Namespace streak. Items. New list. Dropbox not select. Items. Local አሁን disk. ይህን ቀረጻ የምሞክርበት ዘ ውልፍ ኤንድ ዘ ላም የሚል የኤዞፕ ተረት ናት። Local disk D. Items Is it new due list to drop the wolf Nascambat? and videos the wolf and the lamb dot txt amist of amist. እንዲህ የምትናት Alamolka D. ኢንተርናትና The wolf እንከፍታለን and እሷን the lamb dot txt tab control edit e እንግዲህ እንዲህ ከፍት ነው በኋላ እዚያው እንዲያነብልን ማዘዝ እንችላለን። እንዴት ነው የምናደርገው? F አምስት ብንነካው ማንበብ ይጀምራል ማለት ነው። Aesop's Fables translated by George Filer Townsend, The Wolf and the Lamb, Wolf, Meeting with እንደዚህ እያለ ማንበቡን ይቀጥላል ማለት ነው። ከዛ ግን ወደ MP3 እንዲቀየር ምን እናደርጋለን? Control plus W እንነካለን። Save to audio የሚለውን ለመምረጥ እንግዲህ ይህ የምናገራቸው shortcut ኦች አቋራጭ ለማድረግ እንጂ file menu ገብተን ማለት Alt ገብተን down እያደረገን እንዲህም አድርገን ማምጣት እንችላለን ማለት ነው። ኮንትሮል ደብሊው የሚለው ሾርት ከት ቢጠፋብን ከዛ እንደዚህ ካልነው በኋላ e- ይህን የመጣው ታብ አድርጌ ነው። ኤክስፓንድ ሴቭ አስ ታይፕ ኤምፒ3 ፎር ዌይ ኦዲዮ ፋይልስ ስታር ዶት ዋን አሁን የምንፈልገው ማንን ነው? ኤምፒ3 ነው። ኤምፒ3 ብዙዎቹ ፋይሎች ኤምፒ3 ነው የሚያጫሉት። በቃ እንደዚህ ይለናል። አሁን ወደ save ማድረግ እንደምናደርገው እንመርጣለን። shift tab ሁለት ጊዜ ነክተን እንግዲህ flash ላይ ልናደርገው ከሆነ tab እናደርግና ማን ነው backspace እንነካና ና ኮምፒውተር ላይ ይመጣናል። local disk. okay እኔ አሁን flash ስላልያዝኩ እንጂ ፍላሻችሁ ላይ መርጣችሁ አሁን ለጊዜው ፍላሹን e. ብለን እንቁጠረውና እሱ እንደዚህ ለን ኢንተርናል አድርጌ ነው እችን ስሰሙ ቀይሮ ጨርሷል ማለት ነው። የኔ አጭር ስለሆነች ነው እንደ ጽሁፋችሁ ርዝመት የሚወስደው ጊዜ በዛው ልክ ይፈጃል ማለት ነው። እንግዲህ የተቀረጸው ድምጽ የመረጥኩት ድምጽ ይህን ሳፒፋይቭ ላይ ሳፒፋይቭ ደግሞ እነዚህ ስፒክ እንደመረጥኩት ግን Microsoft አንድ እንግሊሽ ዩናይትድ እሷንም ማድረግ እችል ነበር። አሁን እችን ጋር ለምሳሌ tab tab እያረኩ ነው። ይሄ Slider arms. Slider arms up. የመጀመሪያው Side slider የ- mode. Tab con. Tab con. Slider arms up. Slider arms. የመጀመሪያው የድምፁን ውፍረት ሀምሳ አምስት የምናቀጥንበት ሀምሳ የምናወፍርበት ነው። Slider arms. ሁለተኛው Arra ፍጥነቱን amist. Arms up. ምን ምና አራ ፍጥነቱን ምን አምስት ዝግ የምናደርግበት ሀምሳ የምናበጣበት ነው። ሀምሳ ለምሳሌ ይሄንን ስልሳ ስልሳ አድርጌ ልሞክረው። Aesop's Fables translated by George Fuller Townsend. Silsa amist server. Townsend. The Wolf and the Lamb. ኦኬ ተሳስቻለ። ስለዚህ ሁለተኛው ፒቹ ነው ማለት ነው። የመጀመሪያው ፍጥነቱ ነው። ስለዚህ ፍጥነን እንደዚህ ነው። አንደኛው rate ፍጥነቱን pitch ድምፁን ውፍረትና ቅጥረት የምንቀይርበት ሶስተኛው volume ኡን የምንቀይርበት ነው። እንግዲህ እነዚህን ቀያይረን ለእኛ የምንፈልገው መጠን ላይ ሲሆን ዝግም ከፍ አድርገን ከዛ በኋላ ቅድም ያልኩትን save audio የሚለውን መርጦ enter ማለት ነው። ከዛ በቃ ይቀይርልናል ማለት ነው። ሁለተኛውና አጥር የሚለው አማራጭ ግን ይህን ወደ ወደ አጥተን ጽሁፋችሁን ወደ ቦታ ትሄዳላችሁ። The Wolf videos are at of the Wolf and the lamb dot Lamb.txt am አሁን እዚህ ነው ዲ ላይ ያስቀመጥኳት። ስለዚህ እሷን አሁን በባላ ወልካ እንዲቀይራት ምን ታደርጋላችሁ? አፕሊኬሽን ኪት ነኩና ዳውን ዳውን ያደረኩ ነው። ባላ ወልካ ሳብ ነው የሚል አሁን ዳውን ራይት አብሮ አድርጌ ዳውን ዳውን ያደረኩ ነው። Convert to the Wolf and the Lamb.1c ዶት ዋቭ Convert to the Wolf and the lamb dot mp 3 c Local disk D. items new list the wolf and the lamb.txt am list on am list Videos of uh, the wolf. Uh, Video the uh, wolf. The wolf videos the wolf. Videos temp drop. Temp you with the with the wolf and the lamb.txt amist of amist. The wolf, the wolf, the wolf and the lamb.mp source amist of sidist. Videos at the wolf and the lamb.mp. Music Stables translated by George Fuller Townsend. The wolf and the lamb. Wolf. Meeting with a lamb astray from the fold resolved not to lay violent hands በቃ እንግዲህ ያጫወትኩት ማለት ነው እንደዚህ ነው ወደ ኦዲዮ የሚቀይረው እንግዲህ ፍላሻችን ላይ ገብቷል ያን ፍላሻችንን ቤታችን ሂደ ዲቪዲው ላይ ወይንም ቲቪያችን ላይ ሰክተን መስማት እንችላለን ድምጾቹም ኮምፒውተራችን ላይ የተጫኑት ነው የሚመስሉ ለምሳሌ Kurzweil ን የጫነ ሰው ቢኖር የ Kurzweil ድምጾች እነ Eloquence እነ ሼሊ እነ ሪድ ማለት ነው ደግሞ እነ ፖል ና ማናት ሴቷ ኬት እነሱንም የጫነ ካለ እነሱም እነሱም እንደ አማራጭ እዚህ ይቀርቡለታል SAPI five የሚለው ላይ ኤሌጎንስ ሳፒ ፎር ላይ ነው ብያችኋለሁ Microsoft speech platform የሚባለው ሌሎች አማራጭ ድምጾች አሉት የ Indian፣ የአውስትራሊያ የ South Africa accent ኦች እነሱ እንዳውሎድ ደርጋችሁ ምርጫችሁን ማስፋት ትችላላችሁ eSpeak ን በመጫን ደግሞ አማርኛ እንዲያነብ ማድረግ ይቻላል የአማርኛ ጽሁፎችን ቀርጻችሁ ወደ ቤታችሁ ለመሄድ ማለት ነው ለዛሬ ያለን ፕሮግራም በዚህ አበቃ ሳምንት ሰው ይበለን ስለተከታተላችሁ እናመሰግናል አድማጮች በዚህ ሳምንት አስተያየት የተሰጣችሁን አድማጮች መካከል ዮሐንስ ታከለ፣ ተስፋዬ መብራቱ፣ ሰለሞን ዴጎ ግርማ ወዳጄ፣ አብዱራዛቅ ቀድር አላችሁበት። ሁላችሁንም ስለ ማበረታታችሁ፣ ስለ ምስጋናችሁ፣ ስለ አስተያየታችሁ በጣም ከልብ እናመሰግናለን። ሌላው ተስፋዬ መብራቱና ተስፋ ጽዮን መብራቱና እኳንንት ዋሴ እንዲሁም ሌሎቻችሁ አሁን ያላስታወስኳችሁ ያነሳችሁት ጥያቄ ነበር እንዴት ነው በፌስቡክ ውስጥ የምታደርጋችሁ ፕሮግራሞች ኖቲፋይ እያደረጉ የሆኑልን አይደለም ወይም ደግሞ ከፕሮግራም ከሁለተኛ ፕሮግራም ጀምሮ ተቋረጠ እንዴ እንደዚህ የመሳሰለ ጥያቄ ይነሳል ተቋረጠ ለምትሉት ተቋርጦ ሳይሆን notification እየደረሳችሁ ስላልሆነ ነው notification አልደረሰን ምላላችሁ ስልክ ነው notification በቀጥታ እየደረሰ አይደለም ፌስቡክ ላይ በኢሜይል ለሚጠቀሙ ኢሜይሉ ወዲያው ይደርሳል የፌስቡክ ግን notification እየደረሰ አይደለም እንግዲህ ችግሩ የሆነው ምንድነው ሞባይል ፌስቡኳ ላይ ሞባይል ዌብሳይታችን ላይ ኤም ዶት ፌስቡክ ዶት ኮም ብለን የምንከፍታት ወይም በሞባይላችን normally ፌስቡክ ስንከፍተው የሚመጣው page ላይ notification ን on የማድረጊያ መንገድ የለውም። ስለዚህ ቢያንስ አንድ ጊዜ በኮምፒውተር ፌስቡክ ዌብሳይቱ ላይ ገብቶ notification ኡ on እንዲሆን ማድረግ ያስፈልጋል እና እሱን አሁን ለማሳየት እሞክራለሁ። አሁን ብራውዘሬን ከፍቻለሁ። address bar ኡ ላይ Facebook dot com slash ክዝሽ ብዬ የእንትን የ page ኡን የ technology for ኤክስቻን ዌብሳይት ፔጅዋን የፌስቡክ page ኡን እከፍታለሁ ማለት ነው አሁን እንግዲህ እሱ ሲከፍት በላንድ ah. አሁን እሷን ከፍቻለሁ እንግዲህ ላይክ ሳሜ ነው የሚለው የምንፈልገው አሁን አልከፈትም ሊንክ አውት ፕላስ ጠብቀውና እሺ አሁን እስቲ ልሞክረው አሁን መጥቷል ሜይላንድ ነው ኮሚኒቲ ባተን ላይክ okay አሁን like ላላረጋችሁ ሰዎች which button like የሚለውን space ታረጉና like ታረጋላችሁ ላላረጋችሁ ደግሞ ቀጥሎ እና እናያለን አሁን like ላረጋትና የፔጇን ኮሚኒቲ ሜኑ ባተን ክላፕስ ሰብ ሜኑ ላይክድ menu button menu button collapsed submenu collapsed sub menu liked ሆናለች ማለት ነው። like ስላደረኳት አሁን እሷን ደግሞ enter ብዬ ምርጫዎችን አመጣለሁ። enter ካልን በኋላ ኪቦርዱ እንዲታዘዘን የ NVDA ን ብራውዝ ሞድ እንቀይረዋለን። ኢንሰርት ስፔስ ነግተን ማለት ነው። እንደዚህ ድምጽ ያሰማናል። ከዛ ዳውን ዳውን እያደረግን ኦኬ አሁን ዳውን ዳውን እያደረግን Posts Leave in out new the feed together. default and of bullet. Notifications all posts. Events bullet of bullet. ይህችን ኢንተር እንላለን ማለት ነው። Posts ኖቲፊኬሽን in notifications all posts. Technology for acquisition Mozilla Firefox unknown technology. All ይችን ኢንተር posts. ካልን በኋላ Videos checkbox checked. All posts checkbox checked. Videos Tab tab checkbox. ያደረግኩ ያደረኩ Photos ነው። checkbox checked. Speak typed characters on. Links checkbox checked. Status updates checkbox checked. Events checkbox checked. Done button. ደን ምትለዋ Space. ላይ ስፔስ Close button. Done button. ደን ስፔስ ካርጋችሁ በኋላ ክሎዝ ታደርጓታላችሁ ማለት ነው። Technology for acquisition Mozilla Firefox unknown technology for አሁን እንደዚህ አድርጋችሁ ኖቲፊኬሽን ይመጣላችኋል ማለት ነው። message እ፣ እንግዲህ እዚህ ከመጣ main ነገር ዊች ቤተር ሜሴጅ የምትለው አንድ ሞን space ለ ለ ለፕሮግራሙ message እናንተ ብቻ የምታዩት መልእክት ሰው የማያየው መልእክት መላክ ከፈለጋችሁ ሰው ሁሉ የሚያየው ከፈለጋችሁ ከ post ከማድረገው በታች comment ብትጽፉ ወይ ደግሞ ፔጁ ላይ post ብታደረጉ post ማድረግ ስለሚቻል ሁሉንም ብታደረጉ አገኘዋለሁ ሰውም እንዲያየው ከፈልጋችሁ አይ ለብቻዬ ነው ለአንተ ብቻ ነው ነግረው ካላችሁና እኔ ብቻ እንዲሰጥበት ወይ ደግሞ ፕሮግራሙ ላይ እንዳቀርበው ከፈለጋችሁ ያን መሰጅ ላይ ትገልጹታላችሁ እዛ ላይ ብታደረጉት ደሰኛል በዋትሳፕ ባለፈው ሳምንት በሰጠነው ቁጥር መሰረት ሁለት አስተያየቶች ተቀብለናል። አንዱን አሁን እናሰማለን። ሀያ ወይ እንዴት ነህ? የምታደርጋቸው ነገሮች እጅግ በጣም አስደሳች ናቸው። እናም ምስጋና ከፍ ያለ ነው። ላመሰግን እወዳለሁ። ከዚህ በመቀጠል አንድ ጥያቄ ልጠይቅ ፈልጌ ያለሁ ጥያቄው ምንድን ነው? በሳምንቱ መጨረሻ ላይ ባስተላለፍከው ፕሮግራም ላይ ፌስቡክ ላይ በነጻ ስደውል መጀመሪያ ላይ Mozilla ወይም ደግሞ Internet Explorer ውስጥ ገብተህ ደብሊው ደብሊው ዶት ፌስቡክ ዶት ኮም የሚለውን ከጻፍክ በኋላ enter ብለህ chat with friends የሚለውን በ D ትፈልጋለህ ብለህን ነበር እና እዚህ አንድ ያልገባኝ ነገር ስላለ ነው። ምናልባት ግልጽ ስላልሆነ ሊሆን ይችላል። የፌስቡክ account ህን ሳትጽፍ እንዴት ነው chat ማለት ኦንላይን ላይ ያሉት friend ኦችህ እንዴት ሊመጡ ይችላሉ ለማለት ፈልጌ ነው። ምናልባት ግልጽ ስላልሆነልኝ ነው። ብታብራራልን ወይ ብታብራራልኝ ለእኔ ግልጽ ስላልሆነልኝ። ተረፈ በጣም thank you፣ በጣም thank you፣ እጅግ በጣም እናመሰግንሃለን። ቴዎድሮስ ነኝ ከባህር ዳር። እሺ ቴዎድሮስን በጣም እናመሰግናለን። ቴዎድሮስ ለጠየቀው ጥያቄ እውነትህን ነው። ፕሮግራሙ ተመልሰ ሳዳመጠው እንዴት ነው ፌስቡክ ቀጥታ የሚሰራው ያልከው ስቀርጽ ረስቼ ሳላስተካክለው ቀርጭ ቀርጭ ቼ ነው። ፌስቡክ dot com ስትከፍቱ እውነት ነው email address ወይም phone number አችሁን ከዛም password አችሁን አስገብታችሁ መክፈት አለባችሁ። የኔ ቀጥታ የሰራው remember password የምትለዋን on ስላደረግኳት ፌስቡክ ስከፍት ቀጥታ ስለሚከፍትልኝ ነው። ስለዚህ የቴሎስ ጥያቄ ተገቢ ነው። ወደ እኔ ያልኩት ስልክ ወደ መደወሉ ወይም chat with friends የሚለውን landmark ወደ ማግኘቱ ከመሄዳችን በፊት login ማድረግ የግድ ያስፈልጋል። email address፣ phone number ና password በመጠቀም ማለት አማራጭ email address ብቻ ሊሆን ይችላል። phone number ወይም user name ያላችሁ user name አችሁን በመጠቀም ከዛ password አስገብታችሁ ልትገቡ ይገባል። ትክክለኛ ጥያቄ ነው። እንደዚህ አይነት ጥያቄዎችን ነው የምንፈልገው ፕሮግራማችን ላይ ማጣሪያ ግልጽ እንዲሆን ለማድረግ እንዲያስችለን የፕሮግራም ሀሳቦችን ብትልኩ እንቀበላለን። ሁለተኛው አስተያየት የተቀበልነው ደግሞ ይሄ ነው። በጣም በጣም በጣም በጣም አሜዚንግ የሆነ ፕሮግራም ነው ተመችቶኛል። እኔ በኩሌ በጣም ተመችቶኛል። የሚገርም ከሶስት ከአራት ልጆች ጋር ነው የሰማሁት። አንድ ሰይድ እና ወንድ የሚባሉ ልጆች ጋር ነው የሰማ ነው እና በጣም suspense የሚያደርግ ነገር ነው። ደስ የሚል ነገር አለው። ረዥም ጉዞ እንዲጓዝ ምኞታችን ነው። ግን mic ምን አይነት mic ማለት ስለ mic ኡ ጠይቆ ስላልከው mic information ብትሰጠን ለመጠየቅ ዝግጁ ነን። ተረፈ በጣም ደስ ይላል። ያው ለቴክኖሎጂ ትልቅ ጉጉት ነበረኝ። አሁን ደግሞ ይሄንን ፌስቡክ ላይ ያው ዛሬ ነው ዛሬ አርብ አሁን በዚህ ሰዓት ነው ፔጁን ጠቁሞኝ ያገኘሁት እና ያለኝን ጉጉት ጨምሮብኛል። የበለጡ ነገሮችን እንደማገኝ ተስፋ አድርጋለሁ። እናመሰግናለን። ፈጣሪ እድሜና ጤና ይስጥ። ይሄኛውን ማስተያየት ስጪ ከልብ እናመሰግናለን። ከድምፁ ሳስች ሊሆን ይችላል መኮንን ሞኬ ይመስሎኛል። ሞኬ እንግዲህ ቴዎድሮስ እንዳደረገው ከባህር ዳር ወደፊት ዋትሳፕን ላይ መልእክት የምትልኩ በየትም በፌስቡክም የምትልኩ በሌላም መገናኛ መንገድ መልእክታችሁን የምትልኩ ስማችሁንና ከየት እንደምትልኩ ብትገልጹ ለማጣቀስ ይመቻልና እንደዛ አድርጉ። የዛሬ ፕሮግራማችን ይህን ይመስል ነበር። ለወደፊቱ እንዲሁ መልእክታችሁን ለመላክ ለምትፈልጉ አድራሻዎቻችንን ለማስታወስ በዋትሳፕ መላክ ለምትፈልጉ ስልክ ቁጥር 0914 ድድገመው 0914 ይሄ ስልክ ለዋትሳፕ ብቻ ነው። ብትደውሉበት እኔን ማግኘት አይቻልም፣ ሌላ ሰው ነው እና ምንም ከዚህ ጋር ግንኙነት ስለሌለው አስተያየትም ለመስጠት አይመችም። ስለዚህ የግድ ለዋትሳፕ ብቻ ነው ይሄ ቁጥር የሚያገለግለው። ሁለተኛው በፌስቡክ ፔጁ ላይ መልእክት መተው ይቻላል። ፌስቡክ dot com slash ክዝሽ ፌስቡክ dot com slash ክዝሽ ወይም technology for ክዝሻን ብላችሁ search ብታደርጉም ፌስቡክ ላይ ያመጣላችኋል። ኢሜይል መጠቀም ለምትፈልጉ እና ከዚህ በፊት ተጠቃሚ ላልነበራችሁ ክዝሽ plus subscribe at Google Groups dot com ክዝሽ K I Z I S H plus plus ምልክት ማለት ነው subscribe S U B S C R I B E space የለውም at Google Groups dot com ብላችሁ ብትልኩ subscribe ያደርጋችኋል ኢሜል ከእንግዲህ ራሱ ይደርሳችኋል ማለት ነው subscribe already ሁናችሁ ኢሜል መላክ ለምትፈልጉ ደግሞ ክዝሽ at Google Groups dot com ብላችሁ ብትልኩ ይደርሰኛል። ነገር ግን ይሄ ለኢሜል subscriber ኦች በሙሉ ነው የሚደርሰው። uh, ለእኔ ብቻ ልትልቁ አስባችሁ ከሆነ በዋትሳፕ እና በፌስቡክ ፔጁ ብትጠቀሙ መልካም ነው ብዬ አስባለሁ። እንግዲህ የዛሬው ፕሮግራም በዚህ አብቅቷል። ቅድም ያልኩት የሳምንት ሰው ይበላል የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።